ያየ ነው ናሜሷ ማለት የምትቀነደበዋ ሲሆን ቀንዳቢዋ ስትሆን ሙተነኒሷ ማለት ደግሞ ተቀንዳቢዋ ብለን ያልነው ይሄ በጣም ክልክል ነው። ተመልክተናል። ነብዩ አለይሂ ሰላቱ ወሰላም ረግማዋታል ረግማዋቸው እነዚህ ሁለት አይነት ሴቶች ወሃዛ ይህ መቀንደም ይተገይረ ተገይረ ኸልቅላህ የአላህን ተፈጥሮ መቀየር ነው። አላህ የሰጠውን ተፈጥሯዊ ስጦታ መቀየር ነው። አለዚ ተዓሃደ ሸይጣን ሰይጣን የዛተበት የሱ ውጤት ነው። የሱ ግፊት ውጤት ነው። ሰይጣን ይዛተበት ፈዓሀደ ሸይጣኑ ሸይጣን ይዛተበት አየእሙረ ቢህ አዛለሁ ብሎ መጀመሪያ ቃል ገብቷል። በኒ አደም የአደምን ልጆች አዛቸዋለሁ ታያለህ ብሏል። በአላህ ላይ ፎክሯል። ማን ሸይጣን እድሜ ስጠኝ እንጂ መንገድን ላስለቅቃቸዋለሁ ብሎ ቃል ገብቷል። አሁን ላይ የእሱ ተላላኪዎች ከሆን ቃል ኪዳኑ ሞላ ማለት ነው። የሰይጣን ቀጠሮ ደግሞ መሳካት የለበትም። ወሃዛ ሚን ተግይሪ ኸልቅላ አላህ የሰጠውን ተፈጥሮ መቀየር ነው። አለዚ ተአሐደ ሸይጣን ሰይጣን የዛተበት ነው። አየእሙረ ቢህ አዝበታለሁ ብሎ በኒ አደም የአደምን ልጆች ሐይሱ ቃል ይኸው እንዲህ ይላል ከማ ሐካሁ ላሁ አንህ አላህ ከሱ ይዞ እንደነገረን ሐካሁ ማለት ሂካያ ማለት ምንድን ነው? እሱ የተናገረውን direct ማስቀመጥ ማለት ነው። direct speech የምንለው ነው። كما حكاه الله عنه ቃሉን አላህ ራሱ በቁርአን ውስጥ አስቀምጦልናል። ምን ይላል ሸይጣን የአላህ ቃል ነው። ስለ ሰይጣን አባባል ስነግረን ምን ብሏል ሰይጣን? ወለአሙረነሁም ወላሂ አዛቸዋለሁ ብሏል ሰይጣን። ወላሂ አዛቸዋለሁ፣ የአደምን ልጆች አዛቸዋለሁ። ፈለዩቀይሩነ ወላሂ ይቀይሩልሃል፣ ወላሂ ይቀይሩልሃል። ለላይኛውም ወለአሙረነሁም ሲል ሚነ ተውኪድ እያለች ላመል ጀዋብ ላመል ማወጣም አለ። ወለአሙረነሁም ወላሂ ተአሙረነሁም ወላሂ አዛቸዋለሁ፣ አይቀሬ ነው ይሄ አንድ ቃል ፈለዩገይሩን እርግጠኛ ሆኗል ደግሞ እንደሚከተሉት ፈለዩገይሩን ወላሂ ሰዩገይሩን ወላሂ ይቀይሩልሃል ደግሞ አይቀርም። በማን ላይ ነው ይህንን ዛቻ የዛተው? በአደም ልጆች ላይ ለአላህ እየነገረው ነው ለአላህ እየነገረው ነው። እንደማ ጠረደሁ ሚነል ሲያባረረው ከራህመቱ ሲያርቀው ይስንዛቻ ዝቷል። ዛሬ ላይ ተቀንዳቢቱም ሆነች ቀንዳቢዋ የማንን ቃል ኪዳን ማሳካት ነው? የሸይጣንን ዛቻ ማለት ነው የሱ ተላላኪ መሆን ነው ከምንም ሌላ ነገር የለውም ፈለዩገይሩነ ኸልቀላህ ያንተን ተፈጥሮ ይቀያይሩልሃል ወላሂ አዛቸዋለሁ ወላሂ ይቀያይሩልሃል በአንተ ይሁንብኝ ብሏል አላህ በአላህ ላይ እንደዚህ የተናገረው في الصحيح عن ابن مسعود صحيح البخاري عن ابن مسعود رضي الله عنه كعبد الله بن مسعود يتزجب حديث አለ أنه قال እንዲህ ይላል አብደላህ ብን መስዑድ ለዓነ አላሁ ልዋሽማት والمستوشمات على ما أن عبد الله بن مسعود في الصحيح التراجمة من لنا أنه عبد الله بن مسعود هذا الصحابي الجليل من على لا عان الله في شيء ماركوس قال شيء عبد الله بن مسعود ارجمنا نعم. لا عان الله الله كرهنا تيارك ما أن الواشمات نقصات مثل نقصة تنسيت مثل نقصة تنسيت الله كرهنا تيارك والمستوشمات نقصين بلا من نقصه ሴቶች ዘንድ ሄዳ ንቀሱልኝ የምትል ማንኛውንም ክንዷም ላይ ይሁን ግንባሯም ላይ ይሁን የትኛውም ሰውነቷ ላይ ይሁን ያደርጉታል። ወንዶች ታዋቂ ሰዎች፣ ተጫዋቾች ምናምን ምናምን የሚያደርጉታል። እንደዛ መሆን የለበትም። የካፍር ሴቶች የባሎቻቸውን ስም ይነቀሳሉ። ታዲያ ላይ ሳልበ የነሱ ስም ምን ይላል? ለዓን አላህ አላህ ከራህመቱ ያርቃል። ሰሐቢዩን የተራገመው ማንን? አልዋሽማት ምንድን ያልኩት ዋሽማት ንቅሳት የምትነቀስን ሴት ወልሙስተውሽማት ወይም ደግሞ ነቃሽ ሴት በሉ ሌላ ሌሎችን የምትነቅስ ሴት ወይ ለራሷ በራሷ የምትነቀስ ሴት ዋሽማት ወልሙስተውሽማት ንቀቱን የምትል ሂዳ ሂዳ ንቅሳት የምታስደብል ሙስተውሽማት ትባላለች። ከዛል ተማላል ዋሽማት ነቃሿ ናት። ለራሷ ባታደርግ እንኳ ለሰው ካደረገች ወይ በራሷ በእጇ በራሷን ራሷ የምትነቅስ ዋሽማት ሙስተውሽማት ሂዳ ንቀፍ ንቅሳት አድርጉልኝ የምትል አላህ ከራህመቱ ያርቃታል። ወናኒሷት ቀንዳቢንም አላህ ከራህመቱ ያርቃል። ወልሙተነኒሷት ሂዳ የምትቀነደብንም አላህ ከራህመቱ ያርቃት ማን አብደላህ ብን መስዑድ። እኛ ደግሞ አሚን እንላለን አይደል እንዴ? ሰሐቢዩ ተራግሟል። እኛም አሚን እንላለን። አዎ ይሄን እርግማን እኮ ፈቅ ሌላ እኮ ምንም አይደለም። እነሱ ላይ ቀውጥ እንዲፈላኩ አይደለም ዋናው ነገር ይህን ለዕን ተመልክተው አይተውት ምን እንደሆኑ ነው እንድመከሩ እንዲቆጠቡ ነው። ታባስነቱን እስረ እንጂ ያተከሽፍ አለ ነው አይደረስም፣ አይሰራም። በቃ አይሆንም። አሁን ነገር ነው። ሰሐቢያ ተራዝሟል። ወናሚሳት ወልሙተለሚሳት ቀንዳቢም ተቀንዳቢም ወልሙተፈልጃት ሙተፈልጃት ማለት ጥርሷቸውን ካሮ የሚያወጡ ማለት ነው። የሚፈለፍሉት የተለያየ ቦታ ሄዶ ጥርስ እንድራራቅ ዘር ዘር እንድል እንዳመር ተደርጎ ለተሕሲን ምን አጅል ተሕሲን ለውበት ተብሎ ምን ያደርጉታል? በህክምናም ሊሆን ይችላል፣ በባህልም ሊሆን ይችላል። በመሞረድ ጥርስን ሾል ሾል ያለች በቃ የተስተካከለ ጥርስ እንዲሆን ይሞረዱታል። መሞረድ አታውቁም? መሞረድ ተከሉት ካሮ የጥርስ ካሮ ወይም መሞረድ ማለት ነው። ጥርስን መሞረድ ማስሞረድ፣ ህክምና ቦታም ሄዶ ይሁን በባህልም ይሁን ጥርሳቸው ውበት እንዳገኝ ሌላውን አህካም እናየዋለን። በሽተኛ ሆኖ ይመስል ወይ ቅርጹን አካሄ እንትኑን አበቃቀል የተበላሸ አበቃቀል ከሆነ ያ ሌላ ነው ሁክሙ። አሁን ጥርስን ለውበት ተብሎ ጥሩ ሳቂተኛ ለመሆን ማለት ነው። ሙተፈልጃት ምንድን ነው? ጥርስን ታሮ ወይንም ጥርስን ምን ማለት ማስሞረድ ማለት ነው። ማስሞረድ ታውቁታላችሁ? ማስሞረድ አታውቁም? ጥርስ ማስሞረድ ታውቃላችሁ? አታውቁም ማለት ነው። አታውቀውም ጥርስ ማስመረጥ ማስተካከል ማለት ነው። ጥርስ ራቅ ማስነጠስ አይ ማስነጠሱ ጉራናይ አሱ አይደለም። ማስነጠስ በቀለም የሆነው ነው። እሱማ እንትን ዋሽማት ውስጥ ይገባል። ዋሽማት ክንድም ላይ ይሆናል፣ ጀርባም ላይ ይሆናል፣ በጥርስም ይሆናል። ጥቁረት እንዲዝላቸው ድዳቸው እንዲጠቁር የሚያደርጉ እሱ ወሽም ነው የሚባለው። ታስሊጅ ማለት ደግሞ ጥርሱን ራሱን እንትን ይሉታል፣ ይፈገፍጉታል እንዲራራቅ በጣም የተጠጋጋ ጥብስ ከሆነ ዘር ያለ ጥብስ እንዲሆን ሽታ ጠረን እንዳመጣ እንዳይቀየር እንዳይበላሽ አልተገባንም። ጥብሱን ያስመሩታል። ይሳቃል። ጥብሱ ራሱ ይሳቅና ትክልክል ያላበቃቀል አታውቁም። ይሄን እንኳን ያላወቃችሁ ይሄ ሊያውቁት የሚገባ አይደለም። እውቀትም እኮ አይደለም ስላስቸገሩ እነሱ እንዲቆጠቡ እንጂ ቁጥሩ ነው ማለት አይደለም። አይፈልግም ግን ለማንኛውም ትርጉም ያዙት። እሺ የተፈልጋት ምንድን አልኳችሁ? ጥርስን ካሮ ማስደረግ ወይንም ደግሞ ጥርስን ማስሞረድ ማለት ነው። ስለት እንዲኖረው ወይንም ነው ስጋ እንድበላ አይደለ ምን እንዲኖረው ውበት እንዲኖረው ነው። ውበት እንዲኖረው ማለት በጣም ስልጥ ስልጥ ጥርስ ከሆነ ቀጠን ትላለች። እሺ አልዋሽማት ነቃሽ ወልሙስተውሽማት ተነቃሽ ንቅሳት የምታስገድግ ማለት ነው። ጥርሷም ላይ ይሁን ጀርባዋ ላይ ክንዷም ላይ ይሁን እጇ ላይ የትኛውም ቦታ ላይ ንቅሳት ወናሚሳት ተቀንዳቢም ወልሙተነሚ ቀንዳቢም ናሚሳት ቀንዳቢቱም ወልሙተነሚሳት ተቀንዳቢቱንም አላህ ከራህመቱ ያርቃቸው። ወልሙተፈልያት እርሷንም የምትሞረድ ለልሑስኒ ለውበት ብላ አልሙገይራት ቀያሪ ሴቶች ኸልቀላህ የአላህን ተፈጥሮ ለመቀየር የሚሯሯጡ ሴቶች አላህ የሰጣቸውን ውበት በሌላ አይነት ውበት ቴክኖሎጂ ባመረተው ውበት አሁን መጤ በሆነው ውበት ከፈረንጆች በተገኘ ዘይቤ የእነሱን አካሄድ ለመከተል ብለው የሚሯሯጡ ሴቶች አላህ ከራህመቱ ያርቃቸው ይላሉ ሰሐቢዩ። ያ አላህ አጂብ ነው ወላሂ። መራገም ማለት ሰሐቢ እንደዚህ አይንደረደርም፣ አይሮጥም። ለምን መሰላችሁ? መረጃ አለው። ثم قال ይህን እርግማን አዘነበና ምን አለ? ثم قال እንዲህ አለ አብደላህ ብን መስዑድ አላ አልዓኑ አልራገምም እንዴ አይገባኝም ማለት መለዓነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ የረገሙትን ሰው መርገም የለብኝም ሀዳ ሱና በቃ እትባዕ ነው ልክ ነብዩ ስብስብ አድርገው ረግመዋቸዋል እኔስ መርገም የለብኝም ነብዩ ያላዘኑለትን እኔ አዛኝ ነኝ እኔ የተሻልኩ ነኝ ከነብዩ የበለጠ ለኡማው እኔ የበለጥኩ እዝነት አለኝ ላ ثم قال አላ አልዓኑ እኔ መራገም የለብኝም መለዓነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ የረገሙትን ሐዲስ ምን ሆነ ማለት ነው ሐዲስ ሐዲሱም መልሶ ሆነ የአብደላህ ብን መስዑድ እርግማን ሳይሆን የማን እርግማን ነው? የነብዩ እርግማን መሆኑን እዚሁ ነገረ። ቃለ ለአነ ረሱሉላህ ሰለላሁ ዐለይሂ ወሰለም ራሱን የቻለ ሐዲስ አለ ቀርተናል። ከኋላ ለአነ ረሱሉላህ ሰለላሁ ዐለይሂ ወሰለም አናኒሳት ወልሙተነሚሳት ለአነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልዋሽማት ወልሙስተውሽማት ለአነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልሙተፈልጃት ልልሑስ አልሙገይራት ኸልቅ አላህ ይህ ሐዲስ ነው ራሱ ተራጀመና አብደላህ ብን መስዑድ لعان الواشمات والمستوشمات والنامصات والمتنمصات والمتفلجات للحسن المغيرات خلق الله عز وجل ثم قال ከዛም በኋላ እንዲህ አለ የተራገመበትን ምክንያት መረጃ መጣ አላ አልዓኑ መራገምን የለብኝም እንዴ አለ አላ የለብኝም እንዴ አልዓኑ እኔ መራገም የለብኝም መላዓነ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል የረገሙትን መራገም የለብኝም ፍት አድርገዋል ነብዩ እኔም እንደዛው እያለ ነው ወሆ ፊ ኪታቢላሂ ዐዘ ወጀል አላህ ደግሞ በቁርአን ውስጥ የነገረን ነገር አለ። ነብዩን መከተል አለብን። ለምን? ያኔ ቀውላ ይችን አያ ማለት ነው። ነብዩ በሐዲሳቸው ተራግመዋል እሳቸው የረገሙትን መርገም የለብኝም። እንዲከተል ደግሞ አላህ አዞኛል። ነብዩ እንዴት አድርጉ እንዳያያዘ ወሆ ፊ ኪታብላህ ዐዘ ወጀል ነብዩን መከተል እንዳለብኝ በቁርአን ውስጥ አለ እና እሳቸው የረገሙትን መራገም የለብኝም። ያኔ ቀውለሁ የሚለውን ቃል ወማ አታኩም ረሱሉ መላእክተኛው ያመጣላችሁን መልእክት ፈኹዙህ ተቀበሉ ያዙ። ወማ ነሃኩም አንሁ መላእክተኛ የከለከላችሁን ደግሞ ፈንተሁ አን ሙሉ በሙሉ ተከልከሉ። ተግባብተናል። ወማ አታኩም ረሱሉ ፈኹዙ ነብያችን ይዞ የመጣውን መልእክት ተቀበሉ ያዙ ተብለናል። ነብዩ የተራገሙትን መራገም ይቻላል፣ ግን ፋጡማ ብለህ መራገም አይቻልም። ዝም ብለህ በጅምላ ነው የሚረገመው። ቀንዳቤን አላህ ከራህመቱ ያርቃል። ከቀንዳቤንም እንደዚሁ ዋሽማትንም እንደዚሁ ፋጡማን ሀዲጃን እያልክ ግን አይቻልም። ይሄ አይደረግም። ይሄ አይደረግም። በጅምላ ነው፣ በባህሪ በሲፈት ነው የምንራገመው። ተግባባናል? ገብቷችኋል? ይሄ ባህሪ ነው፣ የማንም ባህሪ ነው። ያደረጉ ሰዎች እዛ ውስጥ ይገባሉ። እንዳይገቡ መጠንቀቅ ነው። ዋናው የኛ እርግማን አይደለም። እኛ ምንም አይደለም። ዋናው ትልቁና ትልቁ እርግማን የረሱል አለይሂ ሰላቱ ወሰላም ከዛም በኋላ የሰሐቢ ምን ኻሊጃት ነው ያለ እህ ኻሊጃት ምንም ተፈልጃት ያን ኻሊጃት ነው ይገባል ሙተፈልጃት ሁናተ ኻሊጃት አለች አንድ እኮ ይበቃ ነበር ስናየው። በጣም የዱዓ ቦታ ላይ ትደጋግማለህ። እርግማንም እንደዛው ነው ይደጋግማል። ና ቀንዳቢ ከራህመቱ የምትራቅ ከሆነ ተቀላቢ የሚያውናት በውስጣዋቂነት እኮ ይገባ ነበር። መጀመሪያ ጥቅሱ ይገባ ነበር፣ ግን ዱዓ ላይ የአላህ ሀብት ስጠኝ፣ እንደዚህ ስጠኝ፣ ይህንንም ስጠኝ እንጠይቃለን። ብዙ ነገር ዱዓ ላይ እርግማንም ላይ እንደዛው ይደጋገማልና ነው እንጂ ይበቃ ነበር። ናሚሷት ቀንዳቢ ከተረገመች መቀንደብ ክልክል መሆኑን እናውቃለን። እዚህ ላይ ይታወቅ ነበር ግን ደጋገሙ ሙተፈልጃት ስለመጣ ካሮ የምታስወጣ ወይንም ጥርሷን የምታስሞርደዋ ብቻ እንጂ ሞራጂቱ አልተረገመችም ማለት የለብንም ሁለቱም ይገባሉ ባታደርግም ለራሷ ለሌላ ማድረግ ራሱ ያው ክልክል ነው ግልጽ ነው ይሄ ገብታችኋል ذكر ذلك ابن كثير في تفسيره ይህን አሁን የገለጽነውን እብነ ከሲር በተፍሲር ውስጥ ዘግቦታል። ሁለተኛ ሙጀለድ 359 ገጽ ላይ ይህንን ዘግቦታል። ጦብዓቱ ዳሩል አንደሉስ ጦብዓው ዳሩል አንደሉስ የሚባል ጦብዓ ነው። ህትመቱ ማለት ነው ክታቡ። ይህ ህትመት እብኑ ከሲር ዘከረ ዛሊከ እብኑ ከሲርን ይህን እብኑ ከሲር ዘግቦታል። ፊ ተፍሲሩ ላይ ሁለተኛው ሙጀለድ 359 ገጽ ላይ ሁለተኛ ነው። በማን ንስሐ ነው? ንስሐ ይለያያል አይደል? የተለያየ የህትመት እንትኑ የሚለያይ ከሆነ ገጽ ይለያይብናል። በማን ገጽ ማለት ነው? ጥብዓቱ ዳሩል አንደሉስ ዳሩል አንደሉስ የሚባል ማተሚያ ቤት የታተመው ኪታብ ላይ ማለት ነው። አልገባችሁም? ኪታቦች ይለያያሉና በየህትመት ቤቱ ይለያያል ገጹ። ለምሳሌ እንትን ተንቢሃት ሀምሳ አራተኛው ገጽ ላይ ብለህ ብትናገር የት የታተሙ ተብሎ ግድ መጠየቅ አለብህ። የውጭ ኪታብ አጭሯ ከሆነች ይለያል። ይሄንኛው ደግሞ ሙስዓብ ነው። ሙስዓብ ሲ ዳ ፊ ጦብዓቲ ዳሩል ሙስዓብ ትላላችሁ። ሙስዓብ በሙስዓብ ህትመት 54ኛው ገጽ ላይ በሰዑዱ ህትመት 52ኛው በከሌ ህትመት እዚህ ላይ እንደምትሉት ማለት ነው። እብነ ከሲሩ በተለያየ ህትመት በተለያየ ማተሚያ ቤት ስለታተመ ነው። ግልጽ ነው። ገጹ ለናም ተድቀኛ ለማድረግ እንጂ ሌላ ተአምር የለም ሁክም የለበትም ዘከረ ብኑ ከፊሪ ወብኑ ከፊሪ ዘግቦታል ይሄን አሁን የቀራ ነው ወቀደብ ተላ ተፈትኗል بهذه الآفه وقدب سوليا تفتنوا بهذه الآفه بذيك آفه بذيك بلاء تفتنوا بذيك آفات آفات ما لم يدلوا آفات مدمج بالشفاء بذي فيروس بذي بالشفاء تفتنوا الخطيرة عددين وبهون التآفات تفتنوا التي ተፈትኗል። ብዙ ሴቶች ተፈትነዋል። ቅንብ በመቀለብ ተፈትነዋል። በንቅሳት ተፈትነዋል። በተፍሊት ተፈትነዋል። በዚህ ሁሉ የረሱል እርግማን ሁልጊዜ ይጮህባቸዋል። ሁልጊዜ ባደረጉት ቁጥር وقد ابتلي بهذه الآفة በዚህ ፈተና ተፈትነዋል። አልኸጢራ በዚህ አደገኛ በሆነ ፈተና ተፈትነዋል። ابتلي ተፈትነዋል። بهذه الآفة በዚህ አፋት በዚህ በሽታ ተፈትነዋል። አልኸጢራ አደገኛ በሆነች በሽታ አለቲ ይህች በሽታ ሄየ ከቢረቱን ትልቅ ወንጀል ናት። ሚን ከባኢር ዝኑብ ከትልልቅ ወንጀሎች ተርታ ትመደባለች። እንደነ ዝሙት፣ እንደነ መግደል፣ እንደነ ምን ደረጃ ይኑረው እንጂ ከትልልቅ ወንጀሎች ውስጥ ነው የሚመደበው። ትልልቅ ወንጀል ማለት ምን ያለበት ነው? ዛቻ የተዛፈበት ለዕን ያለበት ይላሉ ክፍል ዑለማዎች። የረሱል ለዕን እርግማን አለበት አይደል? በቀላል ወንጀል ነብዩ አይራገሙም። አዳኝ እኮ ናቸው፣ ሩህሩህ እንስፍስፍ የሚሉ ነብይ ናቸው ለኡማቸው። የአላህ የእሳቸውን ጭካኔ ያመጣ ድርጊት ምን አይነት ዘግናኝ ድርጊት ነው? ምን ማየት ያለበት ወቀድ ብትልየ ተፈትኗል በሃዲህ الآفات በዚች በሽታ አለኸጢራ አደገኛ በሆነች በሽታ ምንድነው በሽታው? በሽታው ምንድነው? መነቀስ፣ መቀንደል የመሳሰሉት ማለት ነው። ያ ሌላ ፈተል ኸጢራ التي هي ምንድናት? እቺ ወንጀል ከቢራቱን ትልቅ ወንጀል ናት። ምን ከባኢር ዝኑብ ከትልልቅ ወንጀሎች ውስጥ የምትመደብ ናት። ከፊሩን ተፈትኗል አለ። በዚህ በሽታ አደገኛ በሆነች ወንጀል ናት። ወንጀሎች ተፈትነዋል። ሐረግ እነማን ተፈተኑ? ከፊሩን ብዙሃኑ ተፈትኗል። ሴት ከነማን ሚንኒሳ ከሴቶች ብዙሃኑ ተፈትኖበታል። አልየውም ዛሬ ላይ ብዙሃኑ ተፈትኗል። ሴት ነው መጥቷል። በማዳ ይጠቀሙታል በተለያየ የለም የትም ቦታ ሳይሄዱ እቤታቸውን መቀንደብ የሚችሉበት ጊዜ ላይ ነው የተደረገ። ቤት ገብቷል። አልየውም ዛሬ ላይ ሐታ አስበሐ ነመሱ መቀንደብ ሆነ ከአነሁ ልክ ምን ضروريات አንገብጋቢ ነገር አልየውምያ የዕለት ከዕለት አንገብጋቢ ነገር ሆኗል በአሁኑ ሰዓት ምን ضروريات ደማል ምንድን ነው ከሲሩ ምን ንሳ ብዙ ሴት ተፈትነውበታል አልየውም ዛሬ ላይ ሐታ አስበሐ ነመሱ ሰማንያ ሀታ አስባህ ነመሱ መሐመድ በቃ ልክ እንደ ቤዚክ ነገር አድርጎ የህይወት ዋና በቃ የውበት መገለጫ ሸሪዓ የሚያውቀው ታላቅ መሄጃ የግድ አስፈላጊ ካለመቀለብ ውበት የለም የተባለ ነው የሚመስለው አዋጅ ምን በሩያቲ ሙከረር በሩያት ማለት ነው አንገብጋቢ አልየውምያ ምን ማለት ነው ምንድን ማለት اليومية حميد آفة الخطيرة ምንድን ነው አልአፈቲ በሽታ አልኸጢራ አደገኛ እንተሳኩሙላህ እብቱልየ ፈይ ወቀድ እብቱልየ ከሲሩ ተፈትኗል ተፈትኗል አለ ከቢራቱ ምን ከባኢር ዝኑብላት ተፈትኗል ማን ተፈትነው ከሲሩን ምን ንሳ ሐረጉን የሚያሟላ አለበለዚያ ይንጠለጠላል እስከዚህ ድረስ ሐረግ ነው ከፊሩን ስትል ነው ሐረጉ የሚሞላው እሺ ከአነሁ ልክ ይመስላል ሐታ አስፋሁን አነመቱ መቀንደብ ከአነሁ ልክ ምን ضروريات አንገብጋቢ አልየውምያ የዕለት ከዕለት ስራ የቅጥ አንገብጋቢ ስታገባም የግድ መቀንደብ አለባት ካልተቀነደበች ውበት የለም አላህ አላህ አላህ አላህ هذا لا من لأن رسول الله صلى الله عليه وسلم فكيف فكيف تفعله هذا من ውበት ይገኛል በነብዩ ርሱማን ተሰብስቦ እሺ ግን ወላ ይጁዙ ለሃ ለሴት ልጅ አይበቃም። አንቱ ያዘውጃ ባሏን ራሱ መታዘዝ የለባትም። ኢዛ አመረሃ ካዘዛት ይዛልክ በዚህ ካዘዛት ጀልባቡን ተይው ንቃቡን ተይውና አባያ አልበሽ ወይም ደግሞ ያንቺ ተለሙስ እኮ ስትቀነደቢ አቤት ውበትሽ እንዴት ያምርብሻል፣ ተቀንደቢ። አ በቃ እሷም መሀይም ናት አታውቅም። ምን ትላለች? ባልን ማክበር አለብን፣ ባልን መታዘዝ አለብን ብላ ምን ማድረግ ምን ታደርጋለች? ያይል እንደዛ ያ ላ ጧዓተ ሊመክሉቅን ፊ ማዕሲየቲል ኻሊቅ ፈጣሪን እየወነጀሉ ለፍጡር ታዛዥነት አጅር ያስገኛል ብሎ ማሰብ የዋህነት ነው። የለም እንደዛ ወላ የጁዙ ለሃ አይፈቀድላትም ለሴት ልጅ ሳሉት በጣም ነው አላገኘም። ወላ የጁዙ ለሃ አይፈቀድላትም ለሴት ልጅ አንቱቂ አዘውጅሃ ባሏን ልትታዘዝ ኢዛ አመረሃ ሲያዛት ቢዛሊክ በዚህ ድርጊት በተነሙስም ይሁን በእስትሻም ይሁን ስሜን አስነጥቅሻላት ላ አበደን ከተነጠፈች ራሱ የግድ በህክምና ማስወገድ አለበት። ዘፋኞች እስላምን ሲቀበሉ ምን ያደርጓቸዋል? ያጓቸዋል። ብዙ አሉ እስላምን የተቀበሉ ዘፋኞች። ይህ ሰውነታቸው ዘንዶ ምኑ አዞ ምኑ ተሰለውታል። አስወግዱ። ሻውር ትወስዳለች። የተለያየ ነገር ይደረጋል። ውዱ ይደረግበታል። አንደኛ የረሱል ላዕና አለበት። በጣም ብዙ ችግር ነው ያለበት። እሱ ነው። በአሁኑ ሰዓት ወደ ሸሪዓ ቀረብ ያለ ወደ መስጊድ የሚመጣ ሐዲስ የሚሰራ አያደርገውም። ይችላል ላይ ያሉ ናቸው ብዙ ጊዜ ዱርዬዎች ማለት ነው። ምክንያቱም ለአንሁ ማእሲያ ወንጀል ስለሆነ ነው። ባልን መታዘዝ የለባትም ሴት ለአንሁ ማእሲያ ወንጀል ነው። ነብዩ ረግመውታል። ወንጀል ነው። በወንጀል ባልን መታዘዝ የለም። በወንጀል አባትን መታዘዝ የለም። በወንጀል እናትን መታዘዝ የለም። የእናት አባት ሀቅ ወይ ይባላል። አዎ አላህም ከተውሂድ ቀጥሎ የእናት አባት ሀቅ ነው። በአንድ ሐራም የሚያዙ ከሆነ ግን አበደን የፈለጉትን ይጩሁ እንደፈለጉ ቢራገሙ ጥንቃቄ ያክል ማንም ላይ ጉዳት አያደርስም። حرام لأنه معصية يمكن ما هاي حكتين عشتين الزوجة لا دين تلفنه ممكن يعني ويحرم ارمنه على المرأة المسلمة بأنت مسلم سيت لا ارمنه تفليج أسنانها ጥርሷን መሞረድ ለልፍስኒ ለውበት ብላ ለውበት ሲል ይሄ ሸርጥ ነው። ወደፊት እናየዋለን። ለውበት ተፍሊጁል አስናን ተፍሊጁ አስናኒሃ ጥርሷን ማስሞረድና ጥርሷን ካሮ ማስወጣት ጥርሷን እንድራራቅ ማፋቅ ወይንም ማስተካከል ተፍሲሩን ነው። ተፍሊጅ ማለት ምንድን ነው? በአንተ ብሩድሃ ልትሞርደው ቢል ሚብረድ ሚብረድ ማለት ሞረድ ማለት ነው። የጥርስ ሞረድ አለ፣ የስለት ቢላዋን በመረጃ መውረድ አለ። የጥርስ ራሱን የቻለ መውረድ አለ። ህክምና ቤት እርሱም አስሞረጃ አለ። የአንቱ ብሬዛሃ ታስሞርደውን ትሞርደውን ይመስል ብል ሚብራዲ በምን ማለት ነው? ሚብራዲ በመውረድ ማለት ነው። ሀታ ተሕዱሰ እንዲህ እንዲኖር ማለት ነው። ሀታ ተሕዱሰ እንዲኖር በይነሃ በጥርሶቿ መካከል ፈርጀን ክፍተት እንዲኖር የሲራተን ትንሽ መራራቅ እንዲኖር ፈርጀን የሽረተን ፈርጅ ሌላ ቦታ ብልት ማለት ነው። እዚህ ቦታ ላይ ፈርጀን ማለት ቀዳዳዎች እንዲኖሩ ክፍተት እንዲኖር የሽረተን ትንሽ ክፍተት በጥርሷ መካከል ዘር ያለ ጥርስ በተፈጥሮ ካልሆነ በጣም የተጠጋጋ ጥርስ ከሆነ አይፈልጉትም፣ አይወዱትም። ስለዚህ ምን ያደርጉታል? በመካከሉ ላይ ክፍተት መኖር አለበት ይላሉ። ቢአን ተብሩዳ ትሞርደውን ይመስል ቢልሚብረድ በመብረድ በመወረድ ሀታ ህዱታ እስከሚኖር እንዲኖር አታታሐደሰ እንዲኖር እንዲከፈት በይናሃ በጥርሶቿ መካከል እንዲኖር ምን ፈርጀን ክፍተት የሲራተን ትንሽ ክፍተት እንዲኖር ትንሽ ክፍተት እንዲኖር አ ምን አስባ አላማዋ ምንድን ረግበተን ፈልጋ ስትተህሲን ለማስዋብ ፈልጋ እርሷ ውበት እንዲኖረው ፈልጋ ግልጽ ነው አይደል? ይሄ ረግበተን ስትተህሲን ማስዋብን ተጀሙልን መዋብን ፈልጋ በጥርሷ መካከል ክፍተት እንዲኖር መዋብን ፈልጋ። እሺ አማ እማ ኢዛ ካነት አልአስናን ጥርሷ ከሆነ ፊሃ በጥርሷ ውስጥ ካለ ተሽዊሁን የሆነ አስቀያሚ ነገር ካለ አበቃቀሉ የማያምር ማለት ነው። ወጣ ገባ ያለ በቃ በጣም የተዛባ ጥርስ ከሆነ ለማየት አስጸያፊ ዘግናኝ በቃ ጥሩ ያልሆነ ከሆነ ተሽዊህ አስቀያሚ ነገር ተሽዊህ ካለበት ወተህታጁ የሚያስፈልጋት ከሆነ إلى عملية إلى عملية تعديل لما استطاع الصراكة الصلبات وتحتاج يمتلك هنا ترسوة إلى عملية ودى سرع تعديل ودى مستكاة ولم لما استطاع أن يصلك هنا لإزالة لإزالة لما توجد هذا التشويه يهناك أيام نجر لما توجد ترسوة دراربي هنوني مثل ما تنسأل في خلال التوحيد كمالنا እርሷ አንዱ በጣም ወጣ አንዱ የገባ ከሆነ ማስተካከል ይቻላል። ይሄ ነው፣ ለውበት አይደለም። መጀመሪያ normal ጥርስ የበቀለን ጥርስ ግን ሞር በጣም ለማስዋብ ከሆነ አይቻልም። የተበላሸን ጥርስ ነው። የተበላሸ መሆን ደግሞ አካባቢው ጎን ያሉ ሰዎች ይፈርዱታል። በጣም ለማ ላማረው የሚያምረው አነስተኛ ሊሆን ይችላል። ይሄ ራሱ የተበላሸ ነው በዛኛው አንጻር አይባልም። መበላሸት የሚባለው በዚህ ይታወቀ ነገር መሆን አለበት። አልገባችሁም መሰለኝ በአንተ ብርጋ አድል ማለት ሐታ ታዲያ ተበይነህ ፈርጅ እየሰራተን ትንሽ ክፍተት ረግበተን ፊታችን ለማስዋት ፈልጋ አማ ኢዛ ካነት ከሆነች ማዕላትና ጥርሶቿ ከሆኑ ፊሃ ጥርሷ ውስጥ ካለ ተሽዊሁን አስቀያሚ ነገርና ውበት የሚያሳጣ ወተህታጁ ከፈለገች ኢላ አመልየት ተዕዲል ለማስተካከል መስራት ካስፈለጋት አመልየት ተዕዲል ለህክምና የሚሰጥ ማስተካከያ ነው። ማስተካከል ከፈለገች ሀደ ይህን አስቀያሚ ነገር ማስወገድ ከፈለገች አንድ አስቀያሚ ነገር ሆኖ አው ወይም ደግሞ ተሰውሱን በሽታ ኑሮበትን የሚመስል ጥርሷ በሽታ ኑሮበትን ይመስል ወይ ከለሩ ይቀየራል ወይ ደግሞ ውስጡ ሊቦረቦርና ሊበላ ይችላል በተለያየ ነገር። እንደዛ ከሆነ ወህታጀት ካስፈለጋት ኢላ ኢስላሂሃ ማስተካከል እንደገና ማሰራት ካስፈለጋት ምን አጅሊ ተብሎ ኢዛለቲ ለማስወገድ ዛሊክ ይህንን ህመሙን በሽታውን ለማስወገድ ከሆነ ከላበእሰ ችግር የለም። ሁለት ነገር ነው ኢለት የተፈቀደ። ጥርስን ማስተካከል የሚቻለው በሁለት መስመር ነው ማለት ነው። አንድ ምን ካለ ነው አመድ ሙከረስ እ ምንድነው በሽታ ምን ያለውን አረብያ ተሰውስ ካለበት ተሰውሱን ካለበት መሐመድ ተሽዊሽ ማለት ምንድነው መሐመድ አዳማ ተሽዊሽ አስቀያሚነት ማለት ነው። አስቀያሚ ገጽታ ካለው ጥርሷ አንድ ያንን ተሽዊሁን አስቀያሚነቱን ለማስወገድ ትችላለች። ሁለተኛ ተሰውት ካለበት የተበላሸ ካለበት واحتاجت إلى إصلاحها ነው። واحتاجت إلى إصلاحها ለማስተካከል ከፈለገች من أجل ለምን ምን አጅሊ ኢዛለቲ እዛለቲ ዛሊክ ይህን ለማስወገድ ይህንን በሽታውን ማለት ነው። فلا ችግር የለም በሁለቱ ጊዜ ምክንያቱም لأن هذا ይህ ድርጊት ሚንባብ ልዕላጅ እንደ ህክምና ነው የምናየው። ሚንባብ ልዕላጅ ነው የሚታየው። የተበላሸን ጥርስ የተደራረቡን ጥርሶች ማስወገድ ትችላለች። ያንን ማስወገድ ትችላለች። የተበላሸን ጥርስ ማስወጣትና ማስተከል ትችላለች ማለት ምን እዛለቴ ዛሊክ ያንን በሽታውን ለማስወገድ ከሆነ فلا ሌላው ጥርስ ይጎዳል ከተባለ فلا ችግር የለም። فلا بأس ችግር የለም። لأن هذا ምክንያቱም ይሄ ድርጊት من باب العلاج እንደ ህክምና ነው የምናየው፣ እንደ ህክምና ነው የሚታየው እንጂ ውበት ለማምጣት በሚለው አካሄድ አይደለም የምንሄደው። ምን ባብል ዒላጅ ዒላጅ ማለት ህክምና ማለት ነው። ወኢዛለት ተሽሚ አስቀያሚውን ነገር አስወገደች ነው የምንለው። ወየኩኑ ዛሊክ ይሆናል አላ ይህ ደግሞ ድርጊት የሚሆነው በባህል አይደለም። አላ የዲ ጠቢበትን በባለሙያ ሴት ጠቢባ ማለት ዶክተር ማለት ነው። ሐኪም ሙክተሷ ስፔሻሊስት የሆነች በዚህ በጥርስ ዙሪያ ጉዳት የሚያመጣ አላየዲ ጠቢበትን ሙክተሷ አላየዲ ጠቢበትን ምንድነው ህክምና ሙያ በምትችል ሴት ማለት ነው። ወንድ መሆን የለበትም። ያሳለፍ ነው እኛ ሀገር ነገር ስለሆነ እንጂ በጣም ምንም ነገር ከሌለ ሙስሊም ህክምና ቤት እንሄዳለን። ሴት ካለ ህክምና ያ ከሌለ መድረሻ የለም፣ የግድ ነው። ሰው ይሙት አይባልም። ግን እላ ስናመጣ አንድ ነገር አለ። በጣም ረክሰን አይደለም ሸሪዓን ስናቋቁም በቃ የለም ስለሌለ በቃ ኢትዮጵያ ውስጥ ስለሆነ ወንድ ጋር ይተመካከም አለ። ጥረት ማድረግ አለብን። ላ ዩከልፍ الله نفسا الا وسعها እስከሚባል ድረስ ምንም ነገር ከሌለ ህክምና ወንድ እንጂ ከሌለ ሌላ ነው። ሁክም የዛን ጊዜ ሌላ ነው። በሰራም ቦታ ላይ እንደዛ ነው። ባለፈው ራሱ ጠይቀዋል። ሴት ልጅ ቢሮ ውስጥ ገብታ መስራት የማትችል ከሆነ ወንድ ተክላጥ ይችላል። የሁለቱም አካ ሆኩም የሁለቱም ነው። እሱም ካልቻለ አይችልም፣ እሷም አትችልም። ግን ሞት ወደ ቤት መኖር ያለባቸው እነማን ናቸው ተብሏል። ትኩረቱ ወቀርነ ፊ ቡዩቲኩነ የተባሉት እነማን ናቸው? ሴቶች ስለሆኑ ነው ሴቶች ላይ ትኩረት የተደረገበት እንጂ ወንድም እክትላጥ አይፈቀድለትም። ወንድም እኮ ትምህርት የሚተዋል አይደል? እክትላጡን ፈርቶ እክትላጡን ፈርቶ ወንድም ይተዋል። ሴት ብቻ አይደለች ትምህርት ግን ይቅር ማለት አይደለም። ትምህርት በመተዋችን የሚመጣው አደጋ በጣም አደጋ ነው። በጣም አደጋ ነው። ለዚህ ነው ክላጡን ረግጠን እየገባን ያለ ነው። እዚሁ ራሱ ክላጡ እያለ መማር አለብን። ወደ ኋላ መቀልከ በጣም መማር አለብን። እዚሁ ኪላጡ ውስጥ እያለን ደግሞ ጥንቃቄ ማድረግ አለብን። እዚሁም የምንጨባበጥ ከሆነ አብረን የምንንቀሳቀስ ከሆነ በሆነ ባልሆን ለችከራ ሌላ ዓለም ነው። እያንዳንዱ ነገር የራሱ የሆነ ራሳችን የምናውቀው ነገር አለ። በጣም የምናውቀው ነገር አለ። ጥሰን የምንሄድበት ነገር ይህን መጠንቀቅ ነው። ሌላ አይደለም። ዛሊክ ይህ መሆን አለበት። ጥርሷን ካሮት ሳትወጣና ሕክምና ስትወስድ ተሽዊሁን አስቀያሚነቱን ተደራራቢነቱን ለማስወገድ ይሁን ተሰውሱን ያንን ብልሽቱን የተበላሸውን ጥርስ ማስወገድ ከፈለገች በማን እጅ መሆን አለበት? አላ የዲ ጠቢበትን ሙክተሷ መማዕነ ሙክተሷ ስፔሻሊስት የሆነች ሴት ሐኪም መሆን አለባት። በዛ ታስወግደዋለች። በሁለቱ ምክንያት መብቃቱን ያዙ ዳል ወየሕሩሙ ኤቢሲዲ እንደምንለው ጂ ማለት ነው። ጂ ወየሕሩሙ አለል መርአ በሴት ልጅ ላይ እርም ነው። አመሉል ወሽሚ ተፍሊጅን ቀራናል። ተፍሊጅ ምን ነበር? ጀማል በማለት ተፍሊጅ ጥርስን ምን ማድረግ ማስሞረድ። አሁን ደግሞ ወሽም ገባል። ወየሕሩሙ አለል መርአ በሴት ልጅ ላይ እርም ነው። ለወንድ ልጅ ይፈቀዳል ማለት አይደለም ይሄ ኪታቡን እየቀራን ያለ ነው ተንቢሃት አላ አህካሚን ተክተሱ ቢልኡማ ቢልሙእሚናት አማይ ሴቶችን ትኩረት የያዘች ማሳሰቢያ ማለት ነው። ለሴቶች ብቻ ስለሆነ ነው የተጻፈው እንጂ እኛም እንገባለን እዚህ ውስጥ እነሱን እየከለከልክ አንተ ተክሊፍ ማስደረግ አይፈቀድም። የለም እንደዛ ብሎ ነገር የለም። ወየሕሩሙ አለል መርአ በሴት ልጅ ላይ እርም ነው። አመሉል ወሽኒ ንቅሳት መነቀስ። ቅድም ተክሊፍ የጥርስ ጋር ነበር። አሁን ደግሞ አመለል ወሽኒ ወሽኒ ምንድን ነው? ከደስ ንቅሳት መነቀስ ማለት ነው። መነቀስ ፊጅስኒሃ ሰውነቷ ላይ በትክክል ስሙኝ። እሺ ባዛችሁ ቀላል ነው፣ በጣም ይገባችኋል። ለምትረዱም አውቃለሁ። እምጠይቃችሁ ነቃ እንድትሉ ነው። ትኩረት ስጡ የሚመጣው ነው። ፊጅስኒሃ ሰውነቷ ላይ መነቀስ لأن النبي صلى الله عليه وسلم ምክንያቱም النبي عليه الصلاة والسلام لعن الواشمة والمستوشمة ነብዩ አለይሂ ሰላቱ ወሰላም ለአነል ዋሽመተ ነቃሽቱንም ረግመዋል። ወልሙስተውሽማ ተነቃሽቱንም ሄዳ ረግመዋል። ሁለቱንም ረግመዋቸዋል። ምንም መውጫ መግቢያ መፈናፈኛ የለም፣ አይቻልም። የሆነ የሰማሁት ስላለ ነው። ዘውጇ አዟታል። መሐመድ ይሁን መጂድ ይሁን አላህ አለም እስሙም ያው ሙስሊም ነው። ኤምን ወይንም መሐመድ የሚለውን እዚህ ላይ ተነቀሽልኝ ብሎ አዘዘኝ ሀል ሀዛ የጂዝ ይቻላሉ ወይ ማይሰሚሱ ሀደ ሱአል ከሙስሊሞች የሚመጣ ማለት ነው። ባሉ አዟል ላለው ይሄ የእንትን ባለቃሪያ ራፐር ወይ ቃሚ ምናምን ነው እንጂ ሸሪዓ የቀረበ ይሄንን አያዛል እንዴ ተነቀሽልኝ ስሜን እዚህ ላይ የምትውጂ ከሆነ እዚህ ላይ ስሜን መነቀስ አለብሽ አድርጌ ማለት አላህ ምን ለዚህ ፈዓሉ ሀዛ ኢላ ኢላ አንሁ በዕልምህ ምን ኢስላም ይራቀን በጣም የሰማሁት የሚገርም ነገር ነው። ተአምር ነው ማለት አዚዝ ወየሐሩሙ አለል መርአ ከሱ የተሻለ እሷ የጠየቀችበት የሆነ ውስጡ አለ። ይህ ነገር ትክክል ሊሆን ይችላል። አለው ሰምታለች ማለት ነው። ጥያቄውን መጠየቋል። ወየሕሩሙ አለል መርአ አመሉል ወሽሚ ንቅሳትን ፊጅስሚሃ ሰውነቷ ላይ ሊአን ነቢ ስለ ላ ሰለም ነቢዩ አለ ሰላቱ ወሰላም ለአነ ረግመዋል። አልዋሽማ ተነቃሽትንም ነቃሽትንም ወልሙስተውሽማ ተነቃሽትንም ወልዋሽማ ዋሽማ ማለት ሄለቲ ያቺ ሴት ናት። ምን የምታደርግ ተግሪዙ የምትወጋ ማለት ነው። ገረዘ ማለት ተከለ ማለት ነው። ሌላ ቦታ ተግሪዙ የምትወጋ አላ ተግሪዙ የደ አውል ወጅሃ እጇን የምትወጋ የምትቀጭ ማለት ነው። አውል ወጅሃ ወይ ፊቷ ላይ እንደዚህ በምን የምትወጋ ቢልኢብር ቢልኢብር ማለት በመርፌ መጀመሪያ በመርፌ ንቅሳት የሚነቅሱ ሰዎች ምንድነው የሚያደርጉት? አንድ የእንትኑ ከሆነ በህክምናው የረቀቁ ከሆነ ቦታውን በመርፌ ይወጉትና ይደነዝዛል። ከዛም በኋላ የፈለጉትን ነገር ያደርጋሉ። artificial ንቅሳትም አለ የሚለጠፍ ይደረግም ይችላል። ወይም ደግሞ ይሄ የባህሉ ነው። በመርፌ መጀመሪያ ቦታውን ይወጉትና ደሙ ይመጣል። እዛ ላይ كحل ይጨምሩበታል። كحل ኡ ይገባል፣ ይደርቃል። በዛው ጠቁሮ ይሰራል። እንደዛ ነው የሚያደርጉት ዋሽንግተን ገባችሁ? ማነው ነው እቁት እንጂ እንዳይገባችሁ። አልዋሽማ ዋሽማ ማለት የለቲ ያቺ ናት። ይህ አይነት ሴት ናት። ምን አይነት ሴት ናት? ተግሪዙ የምትወጋ አልየደ ተግሪዙ ማለት ሌላ ቦታ ምንድን ነው የምትተከል ማለት ነው። ሌላ ቦታ ከሆነ ተግሪዙ የምትወጋ ናት። አልየደ እጇን ክንዷንም ይሁን አውል ወጅሃ እፊቷ ላይ በዚህ ባገጯ ይሄ ባህል አለ አይደል? በተለይ በሰሜን አካባቢ ይደረጋል። ይሄ ይሄ ወሽ ማለት ነው። በዚህ ላይ ታገጫቸው ላይ በዚህ ይወረዳል። ግንባራቸው ላይ ይዝላል። አሁን ራሱ ትምህርት ቤት ስትቶ ከየት አቅጣጫ እንደመጣ ታውቃታለህ። እዚህ ላይ የመሰላለች እንደዚህ ይደረጋል። የዚህ እጃቸው ላይ ያደርጋሉ። ሌላም ተለያየ ቦታ እግራቸው ላይ አለ። እባብ ነው ይጎርጎር። ይሄ በባህል ስለ እንትን የባህል እንትን ስህተት ነው። እንደዚህ አይነት ሙስሊሞች ያደርጋሉ ተከትለዋቸው ሁሉም ቤት ራሱ ፋጥማ ኸዲጃ የሚባሉ ይኖራሉ። እዚህ ላይ መስቀል ራሱ ይኖርባቸዋል። መስቀል ራሱ መስቀል እንደሆነ አያውቁትም። መጀመሪያ መነቀሱ ወርም ነው። ሁለተኛ የተነቀሱት እነሱ ተብለው ነው የሚያነቡት። ምንድነው እ አይ በህክምና ማስወገድ ከቻለች ታስወግደዋለች። ካልጠፋማ ላይ ከልሁላሁ ነፍሰን ነፍሰን ኢላ ውስዓሃ ቀብለ ማዕሪፈቲሃ ብልጅህል ነው ያደረገው። ለማንኛውም ግልጽ ነው። ወልዋሽማ ዋሽማ ማለት የለቲ ተግሪዝ የምትወጋናት አልየደ እጇን አውል ወጅሃ ወይ ፊቷ ላይ ፊልእድሪ በኩህል በእንትን በመርፌ ተወጋውና ቦታውን ثم ተሕሹ ከዛ ታስገባበታለች ዛሊከ ያንን የወጋችውን ቦታ ዛሊከ المكان ያንን ቦታ ታስገባበታለች ምን አልኩህን ኮህል ታስገባበታለች አዊል ሜዳደ ወይንም መድ ቀለም ታስገባበታለች ጥቁር ቀለም መድ ማለት የሚጽፉበት ነው ብዕር መድ ወይ ሚዳድ ታስገባበታለች ወይም ደግሞ ኮህል ይነሰነስበታል ይጨመርበታል ማለት ነው ተወጋው እደማው ቦታ ላይ ያ ሲድን ሲሽር ኋላ ምን ይሆናል ጠቁሮ ይቀራል ይሄ ነው በቃ ወሽም ማለት ንቅሳት ማለት ይሄ ነው አሁን በተለያየ በረቀቀ አይነት ዘዴ ሊጠቀሙት ይችላሉ ግን አፍሉ ድሮ ሲመጣ በዚህ ነው የመጣው አሁን ላይ ያለው ንቅሳት ዋናው እንትኑ ምንድን ነው የሚለው መልእክቱ ብቻ ይግባችሁ በተክነ ተቀይሮ ሊሆን ይችላል አሁን ዋሽማ ማለት ይህን የምታደርግ ናት አለቲ ተፈሪዙ ሊየድ አው ልወጅሃ ቢልዕብር በመርፌ ሰውነቷን ትወጋና ፊቷን ወይ እጇን ثم تحش ذلك ምንድን ነው ሀኒፍ ታሽ ذلك እ ታስገባበታለች መጠቅጠቅ ማለት ነው ሐሽው ማለት መጠቅጠቅ ማለት ነው ማስገባት በልስፍ ቦታ ላይ እንደሄድላችሁ ሌላ ቦታ ከመጣ ታህሹ ማለት መጠቅጠቅ ማስገባት ማለት ታህሹ ዛሊከል መካን ያንን ቦታ ምን ታስገባበታለች? الكحل ኮል ወይም ደግሞ أو المداد ወይ ቀለም ጥቁር ቀለም ታስገባበታለች። እሱ واشمة ትባላለች። مستوشمة ማለት ደግሞ والمستوشمة مستوشمة ማለት هي التي ይቺ ሴት يفعل بها ይህ ድርጊት የምትቀበል የሚደረግላት ሴት ናት። በቃ ድርጊቱ የሚደረግባት ሴት مستوشمة ትባላለች። واشمة አድራጊዋ ናት። ራሷም እጅ ላይ ራሷም ፊት ይሁን ሌላም ላይ ይሁን በራሷ direct مباشرة በራሷ አደራረግ ተዋናይነት ከሆነ ዋሽማ ትባላለች። ሂዳ የምታስደርግ ከሆነ ሙስተውሽማ ትባላለች። ሙስተውሽማ ምንድን ናት የለቲ ፈዓሉ ቢሃ ወሽም የሚደረግባት ሴት ናት ትላለች። ሙስተውሽማ ማለት ግልጽ ነው። ይሄን ወሃዳይ አመሉ ሙሐረሙን እርም የሆነ ተግባር ነው። እርም የሆነ ተግባር ነው። ወከቢረቱን ትልቅ ወንጀል ነው። ምን ከትልልቅ ወንጀሎች ተርታ የሚመደብ ነው። ለምን لأن النبي صلى الله عليه وسلم ምክንያቱም ነብዩ አለይሂ ሰላቱ ወሰለም ለዓነ ተራግመዋል መን ፈዓለትሁ ያደረገችውን ሴት ረግመዋታል አው ፉዒለ ቢሃ ወይ የተደረገባትን ሴት ረግመዋል ፋዒላ መን ፈዓለትሁ ያደረገችውን ቤት ከፍታ የሴቶች የውበት ሳሎን ብላ ንቅሳት ትነቅሳለች ትቀነድባለች ተፍሪስ ታደርጋለች ይችን ረግመዋታል ነብዩ አለይሂ ሰላቱ ወሰላም ለራሷም በራሷ ታድርግ ለሌላም ታድርግ አድራጊ ናት ፈጻሚ ናት። አው ይፈዓሉ ቢያ የሚፈጸምባት ማለት ደግሞ በበደል ሳይሆን ሂዳ አድርጉልኝ አለችው ማለት ነው። አው ፉዒለ ቢሃ ወይ የተደረገባትን ሴት ተረግማለች። ሪባ እንደዚህ አይነት ወንጀል እኮ አለ አይደል? ሪባ በይውም አብየውም ይረገማል አይደል? እንደዛ ነው። ያበላ ብቻ ሪባ የበላ ብቻ አይደለም የሚረገመው። ማን ይረገማል? ተያይዘው ያበላውም ይረገማል፣ ጸሐፊውም ይረገማል፣ እ ምስክሩም ይረገማል። በአንድ ወንጀል ተያይዞ ነገር ይመጣል ማለት ነው። ወሽም ሲፈጸም ዋሽምም ሙስተውሽማም በአንድ ላይ በተከታታይ ይረገማሉ። ይሄ ግልጽ ነው አይደል? ለአነ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ተራግመዋልና መንፈዓለቱ የፈጸመችውን አው ፉዒለ ቢሃ የተፈጸመባትን ወላዕኑ እርግማን ወላዕኑ እርግማን ላ የኩኑ ሊሆን አይችልም ላ የኩኑ ሚን ከባኢር ዝኑብ ከቢረቱን ሚን ከባኢር ዝኑብ የሚል አለ። የጠፋ እንትን ያልተጻፈ ከሆነ ጻፉት። ወከቢረቱን ወሃዳ ይህ ተግባር ነው ሙሐረሙን እርም የሆነ ወከቢረቱን ትልቅ ወንጀል ነው። ሚን ከባኢር ዝኑብ በሉና ጻፉት። ከባኢር ያለው ይቀራል። ሚን ከባኢር ዝኑብ ከትልልቅ ወንጀሎች ይመደባል። ያንንም ሰለላሁ ዐለይሂ ወሰለም ምክንያቱም ነብዩ ለዓነ ተራዝመዋል። መንፈዓለቱ ያደረገችውን አው ፉዒለ ቢሃ የተደረገባትን ወላዕኑ እርግማን ደግሞ ላ ብላችሁ ጻፉ። እናንተ የዚህ ንስሓ ያላችሁ የለው እዚህ ላይ የለውም። ላ በሉና ጻፉት። ላ ሊሆን አይችልም እላ እላ አላ ከቢረትን ሚነል ከባኢር በትልልቅ ወንጀል ላይ እንጂ ይህ እርግማን በትንሽ ወንጀሎች አይፈጠርም። ከአዛኙ ነቢ ወላዕኑ እርግማን ማለት ደግሞ ላ ሊከሰት አይችልም፣ ሊፈጠር ሊመጣ አይችልም። ነብዩ ሊራገሙ ጨክነው አይችልም። ላይኩን ሊሆን አይችልም። ላ የኩኑ በሉ በላይኛውም ከባኢር ትሉታላችሁ። ከባኢር በሉ ተላይ ላይ ያለው ከባኢር ብላችሁ ጻፉት ላይ ከሱ ላ የኩኑ ባለው ትክክል ጠፍቷል። እንደዚህ ከባኢር ነው እላ አላ ከቢራትን በትልቅ ወንጀል ላይ እንጂ እርግማን ሊመጣ አይችልም። ሚነል ከባይር ከትልልቅ ወንጀሎች በትልቅ ወንጀል ላይ እንጂ ሊመጣ አይችልም። ይሄ እርግማን በቃ ምክንያቱ ይሄ ትልቅ ወንጀል ነው፣ ሐራም ነው የተባለበት ግልጽ ነው አይደል? ጸጉር ማስተኮስ ይቻላል፣ ምን ችግር አለ? ጸጉርን ማንከባከብ እኮ በጣም እስላም የሚያዘው ነው የሚያዘው። ጸጉርን አንከባክቡ። ለነሱ ገሃድ ይውጣ የራሳቸው መለያ ነው። የከሊ አደራረግ የነሱ ስታይል የሚባል አለ። ያንን ብቻ ትሯሯጡ እንጂ ጸጉርማ በጣም ማንከባከብ አለባቸው። እግሩን የሚያፋፋ ነገር ሁሉ መጠቀም አለ አለ ነው። አይ አደጋ ነው፣ ጥሩ አይደለም። አ መቀለቢያ ዕቃንም እኮ መሸጥ አይፈቀድም። ለምሳሌ እህልን የምትሸጠው እህል ሻጭ ብትሆን ለመጠጥ ለጠላ ቤቶች እኮ መሸጥ አይቻልም። ገና አትጠይቅ። እህሉ ለሁሉም ስለሚሆን የመቀንደቢያ ግን ሌላ የሚጠቀሙበት ከሆነ ነው ለመቀለጃ ተብሎ የተዘጋጀውን አይቻልም። ሲጋራ መሸጥ አይቻልም። ጫት መሸጥ አይቻልም። አይቻልም። ገባችሁ አይደል? አደራ ይደሩ ኢንጂነሮች ናቸው። ጫት ነጋዴ ናቸው። ይሄማ ምንም አይታሰብም እ ኢንጂነር ኢንጂነር ነው ጫት አይሸጥም። ጫት አይሸጥምም አይቅምም። ጫት የሚቅም ሰው ብዙ ጊዜ ነግራችኋለሁ። ወላሂ አህያ ብሎ መሳደብ ራሱ የአህያን ክብር መንካት ነው። በእውነት አህያ ብሎ መሳደብ የሚቅምን ሰው የአህያን ክብር መንካት ነው። ወላሂ በጣም ተጠንቀቁት። በጣም ትወርዳላችሁ፣ በጣም ትሾታላችሁ። በጣም በቃ እንደው አረፍተ ነገር አይገልጸውም። እንደ ጫት የሚቅም ሰው ላይ ፈንዞር እንካና አኮክ ወንድምህም አጎትህም ከሆነ አባትህም ከሆነ ተመልከት። ጫትም ከምትሰው ምን ያክል እንደተንኮታን ኮታ አስቡ። በቃ ሌላ ስለዚህ ምንም ጭንቀት የለበትም። ኮካኮላና ጫት ይዞ ነው የሚቀመጠው። ያ ምንም አላማ የለውም፣ ግብ የለውም። ግቡ ምንድነው? ከብሮ ሚስቱን እና ልጆቹን ሩዝ ማብላት ብቻ ነው አላማው። በቃ ይሄ ነው። ይሄ አይሽንም ታዲያ ሀያተም ጠይባ ማለት ይሄ ነው። ለአበደን እንደዚህ ሆኖ ጫት ይዞ ተቀምጦ አረብሽ ብቻ ነው የሚጨፈጭፈው። ሀላዛ ሀያ ሀያተም ጠይባ ማለት ይሄ ነው። أليس يقوم أمام الله ألا يدخل في القبر تعرف هذا والله አውቋል ግን አያውቅም አውቆታል ግን አልገባው ፍጻሜ የሚያገኝ አይነት ነው እዚህ አይነት እኮ ወድቃላችሁ ወላሂ ጫት ተቀምጥ አንተን ቢድዓ መከልከል ራሱ አያስፈልግም ጀሚዓል ቢድዓ ወደ አንተ ነው የሚመጡት አንድ ትንሽ አትፍታ ቢድዓ ሁሉ አንተ ላይ ነው ትወርዳለህ ጀማዓ ደካማ ነው የምትሆነው ለትዳርም አትሆንም ለኢስላምም አትሆን፣ ለራስህም አትሆን፣ ለሀገርህም አትሆን፣ ለወገንም አትሆን። ልጻፍንቶ መጀመሪያ ኡመል ፈሳድ ነው በአሁን ሰዓት በተለይ ወጣቱን ያዘቀጠ ነገር ቢሆን ጫቃቂ ጫቃሚ ከሆንክ ሲጋራም ሊመጣ ይችላል። ጫፉን ሁክም ለኺባብ እናንተ እናንተን አስጃለ እንድትጠነቀቁ እንጂ ኢንጂነር ያዘ አንደኛ ሻጭም አትሆኑም። መሸጡ ክልክል ነው። መቃንም ደግሞ የሆነ ፊልድ ላይ ስትወጣ በቃ መርቀን ማለት አለብኝ ሰውነቴን ነካካ ብለን መቃም አይፈቀድም። ሰው የሚቅሙትን ራሱ ምከሯቸው። አንተ ተጽዕኖ ይኖርህ ሰው ላይ ለማስቀየር ሞክር እንጂ ጻቃሚ አንተን እንዳይቀየር ምንም አይነት መልኩ አደራ አደራ ወላሂ ያ ኢኽዋን አታደርጉት ኢንሻአላህ ሁክሙ ልኺዳብ ተቆጣችሁ ሁክሙ ልኺዳብ ስለ ኺዳብ ኺዳብ ማለት ለንሳ ለሴቶች ኺዷን ማድረግ ኺዷን ማለት ምንድነው? እጅን በሒና እንትን ማለት ማለት ነው ማቅለም ማለት ነው። ሁክሙል ኺዷን ሒና በሒና ማቅለም እጅን ለንሳ ለሴቶች ወሰብግ ሻዕሪ ጸጉርንም ማቅለም ጸጉርን ማቅለምና ኺዷን ኺዷን ማለት ምንድነው አልኳችሁ? በሒና እጅን ማቅለም እግርንም ማቅለም እንሶሱላ ነው እሺ እንሶሱላ ሒና አረብያ ነው እንሶስላ ኺጣብ እንሶስላ ይሆናል። ዘመናዊ አለ መናክር ይሉታል። አሁን ያለ ያለው የእጅ ቀለም መናክር ይሉታል። እጅ አሁን በእንትን የሴቶች ውበት እንትን የሚሸጠው ቀለም አለ። እሱ ክልክል ነው። እሱ ክልክል ነው። አንድ ሴት እሱን መቀባት የምትችለው መቼ ብቻ ነው? ከሀይድ ጊዜዋና በኒፋሳ ጊዜ ነው፣ ውዱ ስለማታደርግ። ከተቀባች ደግሞ በየጊዜው ማስወገድ አለባት የግድ ውዱን ስለሚከለክል መናክር መናኪር የሚባለው ማለት ነው። መናኪር ምንድነው? መናኪር ያለው የጥፍር ቀለም ነው። ሌላ ወይ ዱቄት ነው የሚመጣው ቀለም፣ የሚቀረፈተው ቀለም ሒና ግን ይቻላል። ይኸው እንቀራዋለን። ሁክሙል ኺዳብ እንሶቱላ ለኒሳ ለሴቶች وصبغ الشعر ጸጉርን ማቅለብ የነዚህን حكم እንመለከታለን። አሁን በሚቀጥለው አልኺዳብ ኺዳብን እንየው። قال الإمام ነውዝ الشيخ الإمام ነውዝ ምን ይላሉ? ስለ መጅሙዕ መጅሙዕ የሚባል ኪታብ አላቸው። ስለ መጅሙዕ መጅሙዕ የሚባለው ኪታባቸው ላይ ወደ 24 ምናምን አካባቢ volume ይሆናል። በጣም ትልቅ ኪታብ ነው። 24 volume ነው። volume ላይ 324ኛው ገጽ ላይ መጀመሪያው volume 324ኛው ገጽ ላይ ምን ይላሉ ነው አማ ኺጣቡል የደይን ወርጅለይኒ ነው የሚሆነው። ምሳሌ እንደዛ ማለት እዚህ ነው ስለሌለ ነው። اليدين اليدين ብላችሁ ጻፉት። أما خضاب اليدين ትልቁን ኪታብ የያዛችሁ ረጃጅሙን ኪታብ አጫጭሯ ንስፋዋ የተሞላ የውጭ ስለሆነች አማ ኺጣቡል የደይን ሁለት እጅን ማቅለም ወሪጅለይን ሁለት እግርንም ማቅለም ቢልሂናኢ በንሶሱላ ፈሙስተሐቡን ይሄ ይወደዳል። ሊልሙተዘውጀቲ ትዳር ላይ ያዘች ሴት ምን ከሴቶች ትዳር ላላት ይወደዳል። ጥሩ ነው። ሊልአሐዲስ ልመሽሁረቲ ፊህ ታዋቂና ሶሒህ የሆኑ ሐዲሶች ስላሉ ሐዲሶች ስለነሱ አማ ኺባቡል የደይኒ ሁለት እጅን ማቅለም ወሪጅለይኒ ሁለት እግርንም ማቅለም ቢልሒናኢ በእንሶሱላ ፈሙስተሐቡን ይሄ ይወደዳል ይሄ ይወደዳል ይወደዳል ማለት ምንድን ነው እ ጥሩ ነው ማለት ነው ለልሙተዘው ከሙስተሐቡን ይወደዳል ለማን ለማን ለልሙተዘውጃ ነው። እሷ ናት እጇን የምታየው ብሯን የሚያየው ትዳር ያላት ከሆነች ነው። ትዳር የሌላቸው ግን ተማሪ ልጆች ገና ያላገቡ ምናምን ከሆኑ የማያደርግላቸው ለማን ሊያሳዩ ሴት ለሴት ልታሳየው ስትቀበለ እኮ ሴት ውበቷን አወቀች ይላል አለው ዋናው ዓላማው የሆነ ዓላማ አለው ሲዋቡ ዓላማ አለው እዛ ነው ከሙስተሐቡን ይወደዳል ለሙተዘውጃ ለሙተዘውጃዋ ማለት ነው አቅል ማማ የምትሄድ ከሆነ ላ ኢላሀ ኢላላህ አቅልማ ዝም ብላ እንዲህ እያሳየች የምትሄድ ከሆነ ያ ሌላ አያደርጉትም የኛ ልጆች ኢንሻአላህ። ፈሙስተሐቡን ይወደዳል ለልሙተዘውጃ ትዳር ላላት ምን ምሳ ከሴቶች የጥሩ ነው። ሌላ ሐዲሲ ሐዲሶች ስለመጡ ከነብዩ አለም ታዋቂ ሐዲሶች ደርሰውናል። ከዚህ በጣም ሰይ ሐዲሶች መጥተዋል። እንተሃ የነውይ አነጋገር እዚህ ያልቃል። ሰበተ ዩሽሩ ኢላ ማረዋሁ አቡ ዳውድ ነወዊ ሐዲሰን መሽሁር መጥቶበታልና አሉ። ትዳር ላላት ይወደዳል። ለምን መሽሁር ደርሶናልና አሉ። ሐዲሱ የቱ ነው? ይኸው ባለ ኪታቡ ሲናገሩ አሻረ ኢላ ማረዋሁ አቡ ዳውድ አቡ ዳውድ ወደ ዘገበው ሐዲስ እያመላከቱ ይመስላል። አቡ ዳውድ የዘገቡት ሐዲስ አለ። ምን ሐዲስ መሽሁር? ምን አይነት ሐዲስ ነው? ያ ሐዲስ አነ ምርአተን አንድ ሴት መጣችና ሰአለት አኢሻ ረዲየላሁ ዐንሃ አኢሻን ጠየቀቻት። አኢሻን ጠየቀቻት ስለምን ስለምን عن الخضاب عن استخدام الحنة ሂናን ስለመጠቀም ምንድን ነው የሚለው አን ኢሳበቲን አልሂና ሂናን መቀባት ይቻላሉ ብላ አይሻን ጠየቀቻት። እነ ምርአተን አንድ ሴት ሰአለት አይሸታ አይሻን ጠየቀቻት ረዲየላሁ ዐንሃ አን እስትክዳም ልሒና ሂናእን መጠቀምን ጠየቀቻት። ወይንም አን ኢሳበቲን ወይንም አን ልኪጣብ ብልሒና በሂና መቀባትን ጠየቀቻት። ሂና እንሶስላ ብጠቀም ይቻላል እንደ ብላ አይሻን ጠየቀቻት። ሴቷ ፈቃለት አለች አይሻ ላበእሰ ቢህ ችግር የለም አለች። ችግር የለም ችግር የለውም ማለት ወላኪን ነገር ግን እኔ አለች አይሻ የግል የራሷን ሀሳብ ነው። ወላኪን ነገር ግን እኔ አክረሁ እኔ ግን ጠለዋለሁ አለች አይሻ እኔ ግን አይመቸኝም እጠለዋለሁ አለች። ምንም እንሶስላ እኔ አይመቸኝም እጠለዋለሁ አለች። ለምን ፈኢነ ሕዲ ወይንም ፈኢነ ሐዲዲ በሁለቱም ይሆናል። ሕዲ ፈኢነ ሕዲ ረሱሉላህ የኔ ፍቅር ነብዩ አለይሂ ሰላቱ ወሰላም ካነ የክረሁ ይጠሉት ነበር። ሪሃሁ ሽታውን ይጠሉት ነበር፣ አይመቻቸው ነበር። ስለዚህ ይጠለዋለሁ እንጂ ይከለከላል ማለት አይደለም ማለት ተጓበናል። ምንድን ነው ያለችው? ፈኢነ ረሱላላህ አይደለም፣ ፈኢነ ሐዲዲ ረሱሉላህ ይገርም ነው እሱ አሁን እነሱ ያመጡልን ይመስላል እንጂ እነሱ አይደሉም ያመጡት። ፍቅርን መግለጽ እወድሻለሁ ማለት የኔ ፍቅር ብላ መግለጽ፣ ባሏን እሱም እሷን መግለጽ ይሄ ነብያዊና ሰሃቢያዊ አካሄድ ነው። ውርደትም አይደለም። የኛ ጋር ባህል ስለሆነ የሐቢቢ ብትለው አይመቸው እሱም እሷም ብላት አይመቻትም ማለት ይህ ወንድ እንደዚህ አይሆንም። በጥፊና እንደዚህ ይሄ በባህል ተጽዕኖ ውስጥ ስለዘቀጠ ነው። የሐቢብቲ የሐቢቢ እሷም እሱም ይባባላሉ። አይሻ ረዲየላሁ ዐንሃ ፈኢነ ሐቢቢ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ የኔ ፍቅር ካነ ነበሩ የክረሁ ይጠሉ ነበር ሪሃሁ ሽታውን ስለሚጠሉት ነው እኔም አልጠቀመው እንጂ ችግር የለም እንኮስላውን መጠቀም ብላ አኢሻ ተናግራለች። ረዋሁ ነሳኢ ነሳኢ ዘግቦታል፣ አቡ ዳውድም ዘግቦታል ሐዲሱን። ስለዚህ እንኮስላ መጠቀም ይቻላል ማለት ነው። ይችን ሐዲስ ትጨምርላችሁና ይበቃናል። በቃ ወአንሃ ረዲየላሁ ዐንሃ አሁንም ከአይሻ ቃል አውማአት ምርአቱን አንድ ሴት ዘረጋች ሚወራ ሲትሪን ከመጋረጃ ጀርባ ዘረጋች። ቢየዲሃ እጇን ዘረጋች እጇን ዘረጋች። አውማአት ዘረጋች። ምርአ አንድ ሴት ዘረጋች። من وراء ستر ከምን ከመጋረጃ ጀርባ ሆና ማለት ነው። من وراء ጀርባ ستر ከመጋረጃ ጀርባ እጇን ዘረጋች። አትታይም ሰውነቷ ቢሄድሃ እጇ ላይ كتاب ደብዳቤ ነገር ይዛለች እንጂ ዘረጋችሁ በመጋረጃ ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ለረሱል ዘረጋችላቸው ይዟል ፈቀበዘ ነብዩ ሰለላሁ ዐለይሂ ወሰለም ሰብሰብ አደረጉ እሷ ከመጋረጃ ጀርባ እሳቸው ከመጋረጃ ጀርባ ሁለቱ በተለያየ አቅጣጫ ነው ያሉት እጇን ስዘረጋው ኪታብ ይዛለች ደብዳቤ ነገር ኪታቡን ኢላ ረሱላህ ሰለላሁ ዐለይሂ ወሰለም ሲዘረጋላቸው ፈቀበተ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰብሰብ አደረጉ የደው እጃቸውን ሰበሰቡ ወቃል እንደሃሉ እጃቸውን ሰብሰብ ሊቀበሉ ነበር ከዘረጉ በኋላ እጅ ሲመጣ ሰብሰብ አደረጉ ወቃል እንደሃሉ ማአድሪ አላውቅም አየድ ረጁሊ የወንድ እጅ ይሁን አየድ ምርአትን የሴት እጅ ይሁን አላውቅምና ነው አሉ ለጥንቃቄ ነው ሹብሃ አለ ከሴቶች መጋረጃ እጅ ከመጣ አትነካም ማለት ነው። የግድ እንደዛ ስለሆነ ነው። የሴት ይሁን የወንድ ይሁን አላወቅኩምና ነው አሉ። አላውቅም የሴት ይሁን የወንድ አላወቅኩም አሉ። ቃለት አለቻቸው በሌድ ምራ ኧረ የሴት እጅ ነው አለቻቸው። ዋናው ከጀርባ ያለው መልእክት ተውት። እዚህ የምንቀራበት ላይ ያለው መልእክት ለማየት ቃለት በሌድ ምራ ኧረ የሴት እጅ ነው አለቻቸው። ቃል እንዲህ አሉ ነብዩ ለው ኩንት ምርአተን ወይንም ለው ካነት ትችላላችሁ በሁለቱ ለው ኩንት ምርአተን ሴትማ ብትሆን ኖሮ ለቀየርቲ ለው ኩንት ምርአተን ሴትማ ብትሆኝ ለቀየርቲ አብሳረኪ ጥፍርሽን ታቀልሚው ነበረ ከወንድ ላይ የት ይላል ሴት ልጅ ይቻሉ ይህ አሁን እዚህ ላይ ምንን ነው የሚያመላክተን ፈቅደዋል ማለት ነው ጥሩ ነው ማለት ነው ምልክት ነው ማለት ነው ለሴቶች እዚህ ነው የምንረዳው አሁን እጅ ውስጥ እጅ ነው ግድ ነው ምናለ ውስጥ አይደለም ዋና ያ አይደለም መልእክት ለው ካነት ምርአተን ኧረ የሴት እጅ ነው አለ። ሌላ ሀሳብ አቅርቧል ማለት ነው። ወይ ራሱ አይደለችም ያለች ያለችው እጎናች ያለ ሰው ወይ የሆነ ሰው ምን አለ በልየዱ ምርአ ኧረ የሴት እጅ ልጅ ነው የሴት እጅ ነው አለ። ቃል እንዲህ አሉ ነብዩ ለው ካነት ብትሆንማ እምራአተን ሴትማ ብትሆን ኖሮ ለገየረት አብሳረሃ ብላችሁ ነው የምትቀሩት። ካነት ከሆነ አብሳረሃ ነው የሚሆነው። አብሳረኪ ካል لو كنت ነው የሚሆነው አረብያው ተቀያይሮ ነው የጻፈው። ትክክል አይደለም። ይሄንኛው ረጅሙ ኪታብ لو كنت ብትሆኝማ ኖሮ ሐዲስ ልድገምላችሁ። أومأت امرأة አንድ ሴት ዘረጋች ሚን ሲትሪን ከመጋረጃ ጀርባ بيدها እጇ ላይ كتاب ደብዳቤ ነገር ይዛለች ኢላ ረሱልላህ ሰለላሁ ዐለይሂ ወደ ረሱል عليه الصلاة والسلام ዘረጋች። النبي صلى الله عليه وسلم ነብዩ ሰብሰብ አደረጉ የደሁ እጃቸውን اجاتهم وقال አሉ ማአድሪ አላውቅም አየዱ ረጁልን የወንድ እጅ ይሁን የሴት እጅ ይሁን አላወቅኩምና ነው አለ قالت አለቻቸው ሲሲቱ በል የዱ ምርአትን እንዳውም የሴት እጅ ነው አለች። አረ የሴት እጅ ነው ሴት ነኝ አለች። ቃል ነብዩ አሉ ለው ኩንቲ በሉና ጻፉት። ለው ኩንቲ አሊፏን አውጧት። አሊፏን ተውና ካፏንና ኑኗን አያዟት። አሊፏን ጣሏት። ለው ኩንቲ ብትኝማ ኖሮ ኢምራአተን ሴት ብትኝ ለገየርቲ አዝፋረኪ ጥፍርሽን ትቀይሪው ነበረ ታቀልሚው ነበር አሉ ነብዩ አለይሂ ሰላቱ ወሰለም። ለገየርቲ አዝፋረኪ ያኒ ማለትም ቢልሂና ኢብን ሱላ ታቀልሚው ነበር። አخرجه አቡ ዳውድ ወነሳኢ ዘግበውታል። ላኪን ነገር ግን ላተስፊቁ አዝፋረሃ ጥፍሯን ጥፍሯን አታቀልምም አንድ ሴት ቢማ የተጀመዱ በሚደርቅ ነገር ወይም ነቅስ ጧሃራ ንጽህናን በሚከለክል ነገር ውዱእን በማያደርስ ነገር ውዱእን በሚገድብ በሚከለክል ነገር ግን ማቅለም አይቻልም። ምን ነበር ያልኳችሁ? መናክር የሚባለው ማለት ነው። የጥፍር ቀለም የምንለው አለ። ቀለም ነው በቃ የሚቀረፈል እሱ አይቻልም። በሀይድ ሰዓት እያለ ትቀባው ችግር የለም ውዱእ ስለሌለባት። አለበለዚያ ግን ቢኩል ወቅት ውዱእ ስለምታደርግ ውዱ ባደረገች ቁጥር ማጥፋት አለባት ማለት ነው። ያ ነገር መነሳት አለበት ውሃ እንዲደርስ። ላኪን ነገር ግን ላቱስ ደግሞ አው ላቱስ አት አትቀባም፣ አታቀልምም አዝሃራ እሷም ማቅለም አይፈቀድላትም። ቢማ የተጀመዱ በሚደርቅና አካል ባለው ነገር አለይሃ እላይዋ ላይ እጇ ላይ በሚደርቅ ነገር ወየምነዑ ጦሃራ ንጽህናንና ውሃ መድረስን የሚከለክል በሆነ ነገር ማቅለም አይፈቀድም። አማ ቢል ሒና ፈጃኢዙ ያንንም ሰለላሁ ዐለይሂ ወሰለም አጃዛ አብቅተውታል። አይሻም ይበቃል አለች ከኋላ እሷም ከነብዩ አካሄድና የነብዩን እይታ አይታ ነው ይበቃል ያለችው። የራሷ ተሽሪዓ አይደለም። ይሄ ሐዲስ ራሱ ይበቃናል። لجائز الناس كذلك أنا لا السلام عليكم ورحمة الله Thank you.